الرحيم الحمد لله رب العالمين الصلاة والسلام على رسول الله بسم الله الرحمن الرحيم وعن أنس رضي الله تعالى عنه أن النبي صلى الله عليه وسلم قال أبصروها ተከታተሏት አሉ ነቢዩ አለይሂ ሰላቱ ወሰላም ተመለከቷት ፈኢን ጃአት ቢሂ አብየባ ይህ ያረገዘችው ጽንስ አብየብ ከሆነ ነጭ ሰብጣን ጸጉረ ሉጫ ከወለደች ከሆድ ዘውጅሃ የባሏ ነው ወኢን ጃአት ቢህ ከመጣች ወይም ከወለደች ግን አክሐለ አይኑ የተኳለ የመሰለ ጀዕደን ጸጉሩ የተቆጣጠረ ከወለደች ፈሁሊለዚ ለዛ ነው ረመሃቢት ባሏ ላማባትና ለሰደበባት አካል ነው ለታማችበት ሰው ማለት ነው። እና ይህች ሴት ምን አይነት ነበር የወለደች? ያለ እ ምን አይነት ወለደች? የወለደችው የተባለው ነው። አክሐል ጃዕድ ሆነ ልጅ ወለደች። ስለዚህ ነብዩ አለይሂ ሰላቱ ወሰላም እንዳሉ ምን አሉ? ለውላማ መባ ሚን ኪታቢላህ አላህ ያሳለፈውን አሳለፈና አላህ የፈረደውን ፍርድ መስጠት ስላለብኝ ብቻ ፈረድኩ እንጂ ለካነ ሊ ወለሃ ሸእኑን እኔና ይቺ ሴት የሆነ ነገር ነበረን ብለዋል። ቡኻሪ ዘግቦታል ሐዲስ ነው። እኔና ይቺ ሴት የሆነ ነገር ነበረብን፣ ግን ምን ስላለ ነው? አላህ የወሰነው ያስተላለፈው ፍርድ አለ። ፍርዱ ምን ነበር? ሙላዓና ነው አይደል? መረጋገምን ፈርዷል ማለት والذين يرمون المحصنات ثم لم يأتوا بأربعة شهداء فاجلدهم ثمانين جلدة አለ ያንን ነገር ስለሚፈራ የግድ አራት ምስክር ካላገኘ ደግሞ ሙላዓና ላይ ብቻ መሄድ ነው ያለባቸው። ሙላዓና ደግሞ በአምስተኛው ራሱን ረግሞ ከሷ ይለያያል። ይሄ ነገር ማስተላለፍ አላህ ይሄን ነገር አመጣ እንጂ በዚህ በምልክት ቢሰራ ኖሮ እኔና እዚች ሴት መካከል የሆነ ነገር ይኖር ነበር አሉ። ከለከላቸው ከለከላቸው። እንትኑ አልሰጡም። ባገኙት የዘር ምልክት ፍርድ አልሰጡም። ፍርድ የሰጡት የቁርአኑን ትእዛዝ ነው ያስቀደሙት። የሆነ ገለባ ቢያመጣብህም እንኳ ውስጥ ያን ነገር ነው የምትሰጠው ማለት ነው። ሰሃቢ ይመጣል ለውላ ማ መባ ሚን ኪታቢላህ ለከነ ሊ ወለሃ ሸእኑን ይህን ቀርተነዋል አይደል? وعن ابن عباس رضي الله تعالى عنهما أن رسول الله صلى الله عليه وسلم النبي عليه الصلاة والسلام أمر رجلا عند سواجزه አየባ አየደሁ እንደል ኻሚሳ አምስተኛው ላይ እጁን እንዳስቀመጠበት አላፊ አፉ ላይ ምን የሚለው ሰውዬ ላይ ራሱን የሚረግመው ከሚስቱ ጋር የሚረጋገመው ሰውዬ ላይ እሱ አፍ ላይ የሆነ ሰው እጅህን አፉ ላይ አስቀምጥ ስጋው አሉ ነብዩ አለይሂ ሰላቱ ወሰላም ምክንያቱም ወላሂ ኡሽሂዱ ቢላሂ እነሃ ዘነት ኡሽሂዱ ቢላህ ኡሽሂዱ ቢላህ ኡሽሂዱ ቢላህ ምናምን ብሎ አራት ጊዜ በአላህ ራሱን አላህን ምስክር እያደረገ ወላሂ እውነቴን ነው ዜናውን ሰርታለች፣ ወላሂ እውነቴን ነው ዜናውን ሰርታለች ብሎ አራት ጊዜ በአምስተኛው ምልል ነው አነ ለዕነተ አለየ ኢንኩንቱ ሚነል ካዚቢን ውሸቴን ከሆነ ከውሸታሞች ከሆንኩኝ በዚህ በሰደብኳት ስድብ ወይንም ደግሞ አየሁ ባልኩት ዚና ሰርታለች ባልኩት ነገር ውሸቴን ከሆነ የአላህ እርግማን ይረጋገጥብኝ። አምስተኛው አባባል ይህን ከማለቱ በፊት እጅህን አፉ ላይ አስቀምጥ አሉና ሰውየውን ነገሩ። ራሱን የሚራገመው ሰው አፍ ላይ ማለት ነው። ይህንኛው ሰውዬ ተነስቶ ኧረ አንተ አላህን ፍራ ብሎ አፉ አፉ ላይ እጁን አስቀመጠበት። ለምንድን ነው ይሄ? ተቆጠብ፣ ትንሽ ተረጋጋ፣ ቆይ የአጋጣሚ ተናደህባት ሊሆን ይችላል። በጣም ማስደንገጫ ነው ይሄ ራሱ። አሁንም ቃቢ ሁለቱን ባልና ሚስትን ጎን ለጎን ካስቆመ በኋላ ይሄንኛው አራት ጊዜ በራሱ ላይ ምስክርነት ሰጥቶ በአምስተኛው ለዕኑን በራሱ ላይ ላውርድ ሲል ምን መደረግ አለበት? አጠገቡ ያለ እንትን ጸጥታ አስከባሪ የሚሆን ምን ምን ማድረግ አለበት? አፉ ላይ እጁን ማስቀመጥ አለበት ማለት ነው። ተጠንቀቅ፣ አትጨርሰው፣ ሊያልቅ ነው። አምስተኛው ከተ ካለ በኋላ ያን አምስተኛውን ከተናገረ በኋላ አለቅ ፈታዎች ምን የለም ዝንተ አለት ሐራም ይሆናሉ ሁለቱም መካከላቸው ስለዚህ ነብዩ አለይሂ ሰላቱ ወሰለም አመረ ረጁለን አንድን ሰው አዘዙት አየበ አየደው እጁን እንዳስቀምጥ እንደ ለኻሚሳ በአምስተኛዋ አላፊ አፉ ላይ እንዳስቀምጥ አላፊ አላፊ ማለት አላፈኒ ሳሂቢ አልዓን ማለት ነው። እርግማኑን የምራገመው ሰውዬ አፍ ላይ እንዲደረግ ወቃል እንዲህ አሉ እነሃ ሙጂባ አሉ አምስተኛዋ ማረጋገጫ ናት አሉ ሙጂባ አረጋጋጭ ናት ታረጋግጣለች ማለት አምስተኛውን አነ ለዕነት አላህ አለየ ኢንኩንቱ ሚን አልካዚቢን የአላህ እርግማን በእኔ ላይ ይረጋገጥ ውሸቴን ከሆነ ባልኳት ነገር ይችን ካለ በኋላ ይች አምስተኛዋ ማረጋገጫ ናት። ምንም ታረጋግጣለች። ሴትዮዋ ቶሎ ኢንካር አድርጋ እንደሱ እርግማን ካላስተላለፈች ምን ትደረጋለች ማለት ነው? ዚና ሰርታለች፣ ልትቀጠቀጥ ነው። ሙጂባ ነው። ቀርካ አደረገች አልመለም ካለች ወይ እሷ እሱ እንደማለ ሁሉ እሷም አራት ጊዜ ሸሃዳ አቅርባ በአምስተኛው አና ለዕነ الله عليه ان كان من الصادقين እውነቱን ከሆነ የአላህ ቁጣ በእኔ ላይ ይረጋገጥ ስልና በአምስተኛው ምን ሆነ ማለት ነው። እሱም ውድቅ አደረገ፣ እሷም ውድቅ እሱ እሱ በእሷ ላይ ጫነ፣ እሷም እኔ ያላደረግኩ ማለት ሁለቱም ተያይዘው ይለያያል እንጂ አንዱም አይጸድቅም ማለት ነው። ከሁለት አንዳቸው ውሸታም ቢሆንም እንኳን ተጓልተናል አይደል? ግን አንዱ ከማለ በኋላ ሌላኛው ተውቁፍ ሲያደርግ ለምሳሌ በባን የሚጀመረው ባለ ካደረገ በኋላ ሚስአ አላደርግም ብትል ምን ሊሆን إنها موجبة አረጋጋጭ ናት ያሉትም ነቢዩ عليه الصلاة والسلام ለዚህ ቢልፈሳ ወለልዓዛብ ኢንካነት ካዲባ ውሸቷም ከሆነ ሴትዮዋ ይቺ አምስተኛው ሰውየው የሚመላት አምስተኛው ራሱን የሚረግምበት ቃል ታረጋግጣለች። ምን አንደኛ መለያየትን ባልና ሚስት ታረጋግጣለች። ሁለተኛ ቅጣት ይረጋገጥባታል። በሴትዮዋ ላይ ቶሎ ዲፋ ከራሷ ላይ መከላከያ ካላደረገች ከዛ እንዴት ነው የሚረጋገመው? ምን ሱራ ላይ ነው ያለው? ምን ሱራ ላይ ነው ያለው? አያተል ሙላክ አያት ሙላዓናት ያሉት ምን ላይ ነው? ሱረቲ አን በአምስተኛው እሱ ምንድን ነው የሚለው ወንድ እስኪ ጥሩት እነ ለዕነት አላህ አለይህ እሱ ሲናገር አዎ علي ብሎ ነው የሚናገረው ቁርአኑ ምንድን ነው የሚለው ወልኻሚሰተ አነ ለዕነት አላህ አለይህ ኢንካነ ሚነል ካዚቢን ይሄ ነው ቁርአን የሚለው። ግን ሲናገር እሱ ምንድን የሚለው አነ ለዕነተላሂ አለየ ይላል። إن كنت من الكاذبين ብሎ ይናገራል። ይሄ ለራሱ first person አድርጎ ሲናገር ማለት ነው። ያ third person አድርጎ ነው ቁርአኑ ሲገልጽ የገለጸው እና موجبة موجبة ማለት ምን ማለት ነው እ وعن سهل بن سعد رضي الله تعالى عنه كقصة المتلاعنين ሁለቱ ስለተረጋገሙት ሰዎች ቅሳ ታሪክ سهل بن سعد ሲናገር እንዲህ ይላል قال እንዲህ አለ سعد ምን አለ سعد سهل بن سعد ነው سهل بن سعد ምን አለ فلما فرغ ባልና ሚስት ሲጨርሱ من تلاعنهما ሁለቱም ተረጋግመው ሲያጠናቀቁ ቃል እንዲህ አለ ባል ከዘብቱ አለይሃ ዋሽቻለሁ ያ ረሱላህ የአላህ መላክተኛ ሆይ በቃ ውሸቴን ነው ማለት ነው። እኔ አምሰክቷ ካሁን በኋላ እኔ ጋር ካስቀረኋት ጊዜ እኔ ጋር ካያችኋትና እኔ አብረን እንኑር ካልኳት ዋሽቼባታለሁ አለ። ይህ ንዴት አገላለጽ እንጂ አምስተኛዋን ከተራገመ በኋላ አልቆላቸዋል። ሁሉ ነገር ተዘግቷል። ግን ስለተበሳጨ በቃ ቃል ከደብቱ አለያ ዋሽቻለሁ ማለት ነው። ያ ረሱላህ አላህ መላክተኛ እኔ አምሰክቷ ካሁን በኋላ እኔ ጋር ካመርኳት ፈጠለቃ ሰላተን ሶስት ጊዜ ፈታት ሶስት ጊዜ ፈታት ምንም ዋጋ የለውም። ሶስት ጊዜ መፍታት የለም ላቂ ነው። ሰውየው አሁንም ስለተናደደ ሶስት ጊዜ ፈታት እንጂ አንድ ጊዜ ባይፈታትም መጀመሪያ أن الخامسة موجبة ይሄ موجبة ብለዋል። ይለያያሉ። አነ ለዕነተ ላሂ አለየ እንኩንቱ ሚነል ካዚቢን ብሎ አምስተኛዋን ሲናገር ፈቀድ ወቃዓቲል ፍርቀቱ በይነሁ ተለያዩ፣ አለቀ በቃ። ፈትቼሻለሁ ማለት ቃሉ አያስፈልግም። መጀመሪያ ተፈቷልና ገብታችኋል። ከደልቶ አለይሃ ያ ረሱላህ ኢን አምሰክቱ አለ ከጠለቀህ ተላተን ሶስት ጊዜ ፈታል ተብላ አየሙረሁ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ከማዘዛቸው በፊት ሐዲሱ ሙተፈቅ ዐለይሂ ነው። ነብዩ ከማዘዛቸው በፊት ሶስት ጊዜ ፈታል። አዘም ፍታም አይሉትም። መጀመሪያ አምስተኛዋን መሐላ ወይንም እርግማኑን በራሱ ላይ ሲያስተላልፍ ይለያያሉ። ፈታው ምን ምን አያስፈልገውም ቃል ሶስት ጊዜም አንድ ጊዜም የለም። ሶስት ጊዜም ቢፈታም ባይፈታም ያው ሶስት ጊዜ ነው። በቃ ካሁን በኋላ አታራሱ ሶስት ጊዜ እንደመፍታት አይደለም መረጋገም ማለት ሶስት ጊዜ የፈታ ሰው ሌላ ወንድ አግብታ ተመልሳ እሱን ልታገባው ትችላለች። በሙላአና ከተለያዩ ግን አበደን ዝንተ ዓለም ይለያያል። ዝንተ ዓለም አይገናኝም። ሀታ ስለአኸራ አይገናኝም። ከዛም በኋላ ሐዲሱ ሙተፈቅ አለህ ግልጽ ነው። እነማ ጠለቀሃ ሰላሰን ሊአነሁ ለም የኩን ያዕለም አነ ሊአን ዩጅቡ ፍርቀተል አበድ ሶስት ጊዜ የፈታት ሰውየው ለምንድን ነው አለው ዝንተ ዓለም ላይ እንለያይ እንችላለን የሚል አላማ በውስጡ ስለነበረው ላንለያይ እንችላለን ብሎ ነው። እሱ ዝንተ ዓለም መለያየቱ ነው በሱ ቤት ማለት ነው። እንዳውም እሱ ካሰቡ በላይ ዝንተ ዓለም የሚለያቸው መረጋገሙ ነው። ሶስት ጊዜ የፈታ ዝንተ ዓለም አይለያይም። አግብታ አልታገባው ይችላል። ካሁን በኋላ ፍቃድ ቢኖራቸው እንኳን ሸሪዓ አይፈቅድላቸውም። ሌላ ባል አግባ አስርም አግብታ ትምጣ አይፈቀድላቸውም። በቃ አልቋል፣ ተዘግቷል። በቃ በጭራሽ አይፈቀድላቸውም። ሁለቱም አፈው ተባብለን እንገናኝ ላ አበደን فأراد تحريمها بالطلاق فصار الطلاق لغوا وفق هنا فكه لأنه لم يقع في موضعه أما إذا قلنا إن الفرقة تقع بمجرد اللعان فظاهر جلس ነው عن አምስተኛዋን أن لعنة الله علي إن كنت من الكاذبين ሲል ትፈታለች هذا ظاهر ይሄ ነው مظاهر ظاهر الآيوم ظاهر الحديث ይሄን ነው የሚጠቁመን أما إذا قلنا إن الفرقة تقع بتفريق الحاكم فمعلوم أن هذا النكاح لم يبقى إلى بقائه بل هو واجب الإزالة ومؤبة التحريم بنت عالم حرمنا فالطلاق الثلاث مؤكد لمقصد اللعان ومقرر له لا سبيل لك عليها بلوتن بلوتن وعن ابن عباس وعن ابن عباس رضي الله تعالى عنهما أن رجلا جاء إلى النبي صلى الله عليه وسلم عند سو ودى النبي عليه الصلاة والسلام مكانا عندها على فقال على إن امرأتي مستي على لا ترد يد لامس የሚዳስሳትንና የሚነካትን እጅ አትመልስም አላቸው። በጣም ገራገር ናት አኽላቋ ማለት ነው። እክትላጥ እሷ ጋር በቃ ምንም ጣጣ የለም። ከማንም ወንድ ጋር ከአጅነብይ ጋር እክትላጥ አትጠነቀቅም። ሰው መጣ ለምሳሌ አንድ ሴት አንድ ሸርዕይ ሴት ከውጭ አጅነብይ ሲመጣ የባሏ ወንድም እንኳ ቢሆን ሸቂቅ ወንድሙ አይ ወንድምህ የለም ባሌ ስለሌለ እኔ ብቻ ስለሆንኩ ቤት ውስጥ መግባት የለብህም هذا واجب عليها ከዛ ዋጅቡን አለይሃ የግድ መናገር አለባት። ለምን ወንድሙ አይሆንም? ሸቂቅ ወንድሙ አብሮት ያደገ አብሮት የሚበላ አብሮት የሚጠጣ ለምን አይሆንም? እንደውም እነሁል መውት ያሉት ነብዩ አለይሂ ሰላቱ ወሰለም ይሄን ሞት ማለት ወንድም ነው ብለዋል። የባል ወንድም ሞት ነው። ለምን እቤት ውስጥ ይልከሰከሳል፣ ይኖራል፣ አይጠረጠርም፣ አብሮ ነዋሪ ነው። እዚህ መካከል እሷና እሱ ሁልጊዜ ይገናኛሉ። መለማመድ ወደ ሐራም መውደቅ ቀላል ነው ማለት ነው። ወንድም ቢገባ ወንድሙ ነው አብሮት የሚኖር ነው። በቃ አይነት በጣም አደገኛ መርዝ የሆነ ሞት ያሉትን ነብዩ ለብ መብከት ማለት ነው። በጣም አደጋ ነው። ሐራምም ላይ ብዛት የሚወጡት አንድ ወንድሞች በወንድሞቻቸው ሚስቶች እጅግ በጣም ይዘቅጣሉ። በተለይ እንደ ባህል የሚደረግበት ሀገርም አለ እንደዚህ እና አደጋ ነው። ስለዚህ ገራገርነት አያስፈልግም ማለት ነው። በቃ አይ ሰው የለም ማንም ይሁን ጓደኛውም ይሁን ወንድሙም ይሁን አባቱ አጎት እነዚህ እንትን ከሆኑ አጅነብ የማይሆኑባት ሰዎች ከሆኑ ችግር የለም። የአጎቱ ልጅ የአጎቷ ልጅ የራሷን የእሱም አጎቱ ልጅ መግባት አይችልም፣ አይፈቀድለትም። እንትን عن ابن عباس رضي الله تعالى عنهما أن رجلا جاء إلى النبي صلى الله عليه وسلم نبي مكانا نبي ጋር መጣ ወቀሳ فقال إن امرأتي ሚስቴ لا ترد አትመልስም የደላሚስ የነካትን እጅ ማለት ነው። ይሄ አገላለጽ እንጂ ላተሩዱ የደላሚስ ማለት ዚና ላይ ትንበረከካለች ማለት አይደለም። ያማ ከሆነ ቀብስ ይሆንበታል። ያማ ቀብስ ይሆንበታል። والذين يرمون المحصنات ثم لم يأتوا بأربعة شهداء فاجلدوهم ثمانين جلدة ንጹሃን ሴቶችን ሰድበው አራት ምስክር ካላመጡ ራሳቸው ሰማንያ ይገረፉ ነው የተባለው። ሰማንያ ገረፏቸው ተብሏል። ስለዚህ ሰማንያ ስለሚገረፍ ይሄ ሰው ለአለሁ ላተርዱ የደላኔች ማለት አክላቋ የተበላሸ ነው፣ እክላት ታበዛለች፣ ጥንቃቄ የላትም ሂጃቧ ላይ ማንንም በቃ ዝም ብላ መንቀሳቀስ ነው። ዘመናዊ ሴት ማለት ነው። በአሁን በአገላለጻቸው ዘመናዊ ከማንም ጋር ትስቃለች፣ ትጫወታለች። በጣም እሷ እኮ ሶሻል ላይፍ ትችላለች ነው የሚባለው አይደል? ሲሪየስ አይደለችም። ትግባባለች ከማንም ጋር ሳቂት ካናት ምናምን ነገር ይባላል። ይሄን ይሄን ይሰጣሉ ሲገሏት ማለት ነው። ያንበረክቷት እንም ውድቀት ሲቀጧት እንደዛ ነው የሚገባ ዘመነኛ ሴት ቃል እንዲህ አሉት ነብዩ አለይሂ ሰላቱ ወሰለም። የነብዩ ጀዋብ ይሄ ነበር። ላተሉዱ የደላሚስ ማለት ምን ማለት ነው? አክላቋ የተበላሸ ከማንም ጋር የምትተካሽናት ማለት ነው። ምንም ጣጣ የላትም እንጂ ዝሙት ሰርታለች አይደለም። ዝሙት ሰርታለችማ ከሆነ ራሱ ይያዛል፣ ምስክር አምጣ ይባላል። ያ ከሆነ ወደ ሙላአና ሊገቡ ነው። ነብዩ እንዲህ አሉት ገሪባሃ አርቃታል፣ ተለያት ከሷ ተዋት፣ ፍታት አሉ። እንደዚህ አይነት ሴት ከሆነች ፍታት እንደዚህ አይነት ከሆነች ገሪባሃ ካንተ አርቃት፣ ካንተ ትራቅ፣ ሂጂ በላት ቃል አኻፉ አን ተትበዐሀ ነፍሲ ነፍሴ ተከትላት ትሄዳለች፣ በጣም እወዳታለሁ አለ። እጅ ብላትና ብፈታት ምንም ሶብር አላገኝም፣ ያለሷ መኖር አልችልም ማለት ነው። አኻፉ እፈራለሁ አንተትበዐሀ ነፍሲ ነፍሴ ተከትላት ትሄዳለች፣ እሷ ከሄደች አልችልም ማለት ነው። ቃለ ፈስተምቲዕ ቢሃ በቃ ቻለውና ዝም ብለህ ተጠቀመ ከራስህ ምን ሌላ ምን ይደረግ ምን እንደዚህ ነው። ፈስተምቲዕ ቢሃ ተጠቀም። እንደዚሁ እያለች እንትን እየመከርካት ምን እያልክ እንደምንም ብለህ ተጠቀም። በኒካ በዝሙት ቢሆን ኖሮ ኦ ያማ ዋጅብ እኮ ነው። መለያየቱም ዋጅብ ነው። ታሪክ ሶላት ናት፣ ዋጅብ ነው መለያየቱ። ዋጅብ እንደውም አብሮ መኖሩ ሐራም ነው። ሶላት የምትተው ከሆነ ጾም ላይ ደካማ ከሆነች የሆነ ነገር ላይ ደካማ ከሆነች ዋጅብ ነው መለያየት። መጀመሪያ ምክር ይቀደማል። ከዛ ቀጥሎ ምንድን ነው? ከምክር ኩርፊያ፣ ከኩርፊያ መምታት፣ ከዛም በኋላ ሴቱን ቀጥሎ ይሄዳል ማለት ነው። መለያየት ካልተመከረች غربها አርቃት ፍታት አሉት። قال أخاف أن تتبعها نفسي አይ ነፍሴ ተከትላለች ሴት ትችላለች صبر አላደርግም ማለት ነው። ካላሰተም ቢያ በቃ እንዳለ ተጠቀም አሉ። ረዋሁ አቡ ዳውድ ወልበዛር ወሪጃሉ ሲቃት ወአኽረጀሁ ነሳኢ ሚን አኸር አን ኢብኑ አባስ በሌላ ቃል ተዘግበውታል። ቢለፍ በሚለው ቃል ጠልቃ ገሪባ የሚለው ቦታ ላይ ጠልቃ ፍታት አሉ። ይሄ ነብያዊ ምክር ማለት ነው። እንደዚህ አይነት ከሆነች ፍታት ልቀቃት፣ ጥሩ አይደለም፣ አንተ ጋር መኖር የለባትም ማለት ቃል ለአስቢሩ አንሃ ብሎ ገለጸ። አይ ሶብር አላደርግም ጽናት አይኖረኝም ያለ እሱ አላቸው። ቃለ ፈአንቲካ እንደዛ ከሆነ ያዛት አሉ። እንደዛ ከሆነ ያዛት ላለሁ ይሄ የእክትላጡ ከታሪክ ሶላቱ የተሻለ አነስ አነስተኛ የሆነ معصية ነው። تارك صلاة ከሆነ ትፈታታለህ direct ማለት ነው። እንደዛ اختلاط ላይ እዚህ ላይ ከሆነች ደግሞ እየመከርክ የሆነ ነገር እየተደረገ ማቆየት ይሻላል ማለት ነው። ምክንያቱም ሌላ ሐራም ነገር ሊሰራ ይችላል። ሰውየው ብዙ አሸደ ዶረር ሊሰራ ይችላል። እኛይቱም ዶረር ሰርቶ ሌላ የበለጠ ዶረር ሊሰራ ይችላል። ለምሳሌ ቢፋቱና ብትሄድ ወይ በሐራም ሊተራረቁ ይችላሉ። ሌላ ነገር ሊወድቁ ይችላሉ። እንደዛ አይነት በሷ ላይ አቋም ካለው አደጋ ውስጥ ይገባል ማለት ነው ቢፈታል። ስለዚህ እዚሁ አድርጎ መምከርና የተለያየ ነገር ማድረግ هذا مقدم እሺ ግልጽ ነው وعن ابي هريره رضي الله تعالى عنه انه سمع رسول الله صلى الله عليه وسلم يقول ነብዩ አለይሂ ሰላቱ ወሰላም እንዲህ ሲሉ ሰምቻለሁ ሒነ ነዘለት አያቱል ሙተላዒነይን የሁለቱ ተረጋጋሚዎችን የምትጠቁም ባልና ሚስትን የመረጋገምን ገለጻ የምትገልጽ አንቀጽ በመጣች ጊዜ ነብዩ እንዲህ አሉ በጣም ተቆጥተው ነው ተናገሩት አዩመ ምርአትን ማንኛውም ሴት አድኸለት ያስገባች አላቀውሚን በሰዎች መካከል ያስገባች መለይሰ ሚንሁም ከነሱ ያልሆነን አካል የጨመረች አምጥታ ፈለይሰት ሚነላሂ ፊ ሸይ አላህ ዘንድ ዋጋ የላትም ቦታም የላትም ይቺ አላሁ በራኡ ምንሃ አላህ ከሷ የጠራ ነው አላህ ከሷ የጠራ ነው ንገም እዛቻ ወዒድ ነው ወለዩድኪለህ አላሁ ጀነተ አላህ በፍጹም ጀነቱ አያስገባትም ወአዩማ ረጁሌን ማንኛውም ወንድ ጀሐደ ወለደሁ ልጁን ከካደ ወየንዝሩ ኢለ እያየው ፊት ለፊቱ እሱ መሆኑን እያወቀ ልጁን የኔ አይደለም ከየት እንዳመጣሽው አላውቅም ያለ እያወቀው እሕተጀበ አላሁ አንህ አላህ የውመል ቂያማ ይጋረድበታል። ወፈዳሐሁ ያሳፍረዋል፣ ያዋርደዋል። አላ ሩኡሲ ልአወሊን ወልአኺሪን የመጀመሪያውም የመጨረሻውም ኡማ በተሰባሰበበት መካከል አላህ ከዲሃ ጉዱን ያወጣዋል። ሰው ልጁን የካደውን ማለት ነው። እና ይሄ የመጀመሪያው ምንድነው? አዩመ መርአትን ማንኛውም ሴት አድኸለት አላ ቀውሚን በሰዎች መካከል ካስገባች መለይተ ሚንሁም ከነሱ ያልሆኑም ዝሙት ሰርታ ማለት ነው። ዝሙት ሰርታ ዝሙት ከተሰራና የዝሙት ልጆች አንድ አካባቢ ላይ ከበዙ ድርቅ ይበዛል ይላሉ። ድርቅ ያጠቃዋል ያለ በጣም ድርቅ በጣም ያጠቃዋል። በጣም ይገርማል። አዩመ ምርአትን ማንኛውም ሴት አድኸለት አላ ቀውሚን መለይተ ሚንሁም ከነሱ ያልሆነ የሌላ ሀገር ያስገባች መካከል ይሄ ምን አይነት ይመስላችኋል? በዜና ማለት ነው። ትዳር ይዛሉ፣ በትዳር ላይ ሌላን ሰው ያስገባሉ። ወይ ድሮ የሚያውቁትን ወይ ድንገት በጣም አደገኛ የሚሆነው ነገር አለይና እንሕፈበሁም በተለይ መስሪያ ምናምን ቢሮ የሚባል ነገር ያንን ወቁ እሺ። በጣም መከራ ነው ወላሂ፣ በጣም አደጋ ነው። በጣም መስሪያ ቤት ቢሮ ምናምን ሰራተኛ ጋር ይገናኛሉ። ከተለያዩ በስራ ሙያ ላይ የተሰማሩ ሰዎች ጋር ይገናኛሉ። ሴት ልጅ ናት። ሶብሪ ማለት በጣም አስቸጋሪ ነው። እክትላጥ እንደፈለጉ ይቀላቀላል። እንደውም ሀታ ሀታ አንድ ነገር ምን እንዳለ ታውቃላችሁ? መስሪያ ቤት ውስጥ ያሉ ሴቶች ከባሏ ይልቅ መስሪያ ቤት ጓደኛዋ ጋር ይበልጥ ትተዋወቃለች። ባሏ ጋር ወይ እሁድ ቀን ነው የሚገናኙት ወይ ማታ ማታ ነው የሚገናኙት። እዛ ሰው ጋር ግን ቀን ሙሉን አብራ ነው የምትውለው። ስለዚህ መሳሳብ አይቀርም። ይሄ ነገር አለ። እዚህ መካከል ላይ ከይፈ ተፍሲር ኢላ አልቀሊሉን ኢላ الذين رحم الله عنهم او حفظهم الله አላህ የጠበቃቸው ሰዎች ሲቀሩ እንጂ ብዙዎቹ ይወድቃሉ። ሴት ደግሞ ሁሉም የሚወድቅ ነው። ሁሉም ሁሉም ይበልጣል፣ አይችልም። ቁዋም የለም፣ አቅምም የለም። በተለያየ ነገር ተቀልፈው ይወድቃሉ። በተለያየ ነገር በስልጣንም ይሁን መስሪያ ቤት ውስጥ በመግባትም ይሁን አንተ ግሬድ ግሬድ በመስጠትና ማርክ በማግኘት በማስቸከል እንኳን ስንቱን በረከታል። ስለዚህ ስለቀላላ ሲምፕል በሆነችው ነገር ማለት ነው። هذا هذا نفس العقل አቅላቸው በጣም አንደኛ ስሜትን አይቆጣጠሩም። እድሜያቸው ነው፣ ሴቶች ናቸው፣ ዱዕፍና አለ፣ የአቅል እንትን ማነት አለ። በጣም የተለያየ ነገር ይህ ሁሉ ጫና ዘመካከል ላይ ደግሞ ፊት ለፊታቸው አጅነቢ ጋር ተቀምጠው የተለያየ ነገር እየታየ የኢኮኖሚ ጫና እያለባቸው የእንትን የስራ ፍላጎት እያለባቸው የተለያየ ነገር ደግሞ ምን አጀብ ስራ ያመቻችላቸዋል። ወንዱ ሲጠልፍ ሴት ልጅ ስራ እንደማታገኝ እሷ መጀመሪያው ተስፋ ቆርጣ የነበረችው የስራ መደብን ያመቻችላታል። እንዴት እንደምታገኝ ያመቻችላታል። ኢንጂነርም ከሆነች የሆነ ነገር ከሆነች የስራ ሙያ እንድታገኝ ያደርጋታል። እዛ መካከል ውስጥ በውለታ ትብትብ አድርጎ ይዛትና ጠልፈው ይጥላታል። አለቀ። አንድ ጊዜ ከወደቀች በኋላ አለቀ። ማንሳቱም በጣም እሷም ራሷን መቆጣጠር ያስቸግራታል። የአይነት ነገር አለ። እንደዚህ ከሆኑ ምን ሊፈጠር ይችላል? አስቡት። ወላሂ ላ ብሩን መመልከት የለብንም። አሁን ብዙ ብዙ ነገር አለ። እና መለይሰ ሚንሁም ከነሱ ያልሆነን ያስገባች ፈለይሰት ሚን አላህ ሸይ አላህ ዘንድ ዋጋ የላትም፣ ቦታ የላትም። አላህም ከሷ የጠራ ነው። ያም ማለት ምን መሰላችሁ? ከነሱ ያልሆነን አንድ ዘር ውስጥ አስገባች ማለት አንድ ሴት ዝሙት ከሰራች ትዳር አላት። ዝሙት ሰርታ ከየትኛው እንደተረደገ አይታወቅም። ከባሏም ጋር ግንኙነት ታደርጋለች፣ ዝሙት የምትሰራውም ጋር ግንኙነት ታደርጋለች። ከየቱ እንደተፈጠረ አይታወቅም። ይሄ ልጅ ይወለዳል፣ ተወለደ። ይሄ ልጅ አባቴ ነው ብሎ ይሄንን ይወርሳል፣ አባቱም ይወርሰዋል። ይሄ ልጅ የዛኛው ሰውዬ መሆኑ ቢታወቅ ኖሮ እዚህ እቤት ውስጥ ብዙ ሒጃብ ከሱ የሚከለሉ ሴቶች ነበሩ፣ ወይም እሱ የማያቸው ነበሩ፣ እነሱም የማያዩት ነበሩ። ሐላል ሆኖ ተቀምጧል። ብዙ ሐላል ነገር ይፈጠራል ቤት በዚህ በአንድ ልጅ የሚመጣ መዕሲያ ብራንቹ ብዛቱ ነበር። በዚህ በተፈጠረ ቢቃላ በሐራም ማለት ነው። ያ ነገር ይፈጠራል። መለይሰ ምንሁም ለዚህ ነው በጣም ይባሰው ዛቸው ፈለይሰ ሚነላህ አላህ ሸይ አላህ ዘንድ ዋጋ የላትም አላህም ጀነትም አይቀጣትም ማለት በጣም አደገኛ የሆነውም ለዚህ ነው። ወአይማ ረጁልን ማንኛውም ሰው ጀሐደ ወለደ ልጁን የካደ ወየንዙሩ ኢለይ እያየው ልጁን የኔ አይደለህም አላውቅም ከየት እንዳመጣሽው አላውቅም ብሎ ሚስቱን ካደ እያወቀው ከጀበ አላህ አለ አላህ ይካለልበታል የውመል ቂያማ አላህ አያይም አላህ ወቀዳሐ አላህ ያሳፍረዋል። አራርኡ ፊል አወሊን ወል አኺሪን መጀመሪያ መጨረሻው መካከል አላህ ያሳፍረዋል። ይህን ሰውዬ ለምን መሰላችሁ? ልጅ አይደለህም አለው። አንድ ሰው አላቅህም፣ እኔ ከየት እንዳመጣሽው አላውቅም፣ አላቅህም አለው ልጅ። አስቡ ይሄ የዚህ ልጅ ሞራል ካሁን በኋላ ስብርብር ብሏል። ላያዕሪፉ አባ አባቱን አያውቅም። አባቱን አለማወቁ ብቻ አይደለም ጉዳቱ ጉዳቱ ህዝብ ሁሉ ምንድን ነው የሚለው አባት የለውም አዳ ምንድነው የሚለው ቢቃላ ነው ብሎ እዚህ ምድር ላይ አሳፍሮታል አይደል አልጀዛኡ ሚን ጅንሲል አመል ጀዛ ደግሞ እንደ ስራው ነው የሰው ልጅ እዚህ አሳፍሮታል ይሄ ልጅ አላህ ደግሞ የውመል ቂያማ በይነ አልኡመም አልአወሊን ወልአኺሪን በተሰበሰቡበት አላህ ያሳፍረዋል ሰውየውን ማለት ነው። አኽረጀሁ አቡ ዳውድ ወነሳይ ወብኑ ማጀህ ወሰሐብ ብን ሒባን። ለዚህ ነው አያተል ሙተል ዐይነን በመጣ ጊዜ የመረጋገም አንቀጽ በመጣ ጊዜ አላህን ፍሩ ብለው ነብዩ አለይሂ ሰላቱ ወሰላም ይሄን ነገር አስተላልፈዋል። በጣም አደገኛ ነገር በጣም ከገቡበት የማይወጡበት እዳ እዳ ድሮ ድሮ ምን ይሉ ነበር መሰላችሁ ሰዎች ኡሙል ማእሲያ የምትባለው የወንጀል እናት መሪ ማን ነበረች? መጠጥ ነው አይደል? አሁንም እናት ናት። መጠጥ ማለት የወንጀሎች ሁሉ እናት ናት። የጠጣ ሰው ይሰርቃል፣ ዝሙት ይሰራል፣ ሰላት ያደርጋል፣ ሶላት ይተዋል፣ ይረብሻል፣ ያማል፣ ይደባደባል፣ ይሰድባል፣ በጣም ብዙ ማጥፊያ ይሰራል። መጠነቀ ዝሙት የሰራን በአሁኑ ሰዓት እንዴ ዝሙት የሚሰራ ሰው ሶላት ላይ ይደክማል፣ ከመስጊድ ይርቃል፣ ሙሐረማት ይገባል፣ ከእሱ ላይ ያበዛል፣ ሙዚቃ ይሰማል፣ ጅዝብዳለ ሁያም የሚባል አለ። ይሄ መጥፎ ፍቅር እዛ ውስጥ ይገባል። ስምጥ በቃ የለም ብዙ የሚረባበሽና የሚበላሽ ነገር አለ። ይህ ሁሉ ተከትሎት ነበር አደጋ ዋን ዑመር وعن عمر رضي الله تعالى عنه قال من أقر بولده طرفة عين من أقر يامن يرجاجة بولده فلجو طرفة عين የአይን እርግብግቢት ያክል እንደው ለቅጽበት ማለት ነው። ይሄ ደለተል ሙዳ የዘመንን እጥረት ገደብ እየተናገሩ ነው ነብዩ አለይሂ ሰላቱ ወሰለም። እንኳን ለአንድ ቀን ለሁለት ቀን ለሶስት ቀን ለአመታት አምኖ ከዛም በኋላ ይካድ አይደለም በጦር ፈታይኑ ይሄም ማለት የኔ መሆን አለበት አለና አይኔ አይደለም እንግዲህ ሲን ያክል በቃ ትንሽ አምኖ ለትንሽ ጊዜ ማለት ነው። من أقر ያረጋገጠ بولده ልጁ የኔ ነው ብሎ طرفة عين ን በእርግጥ ልጅ ያክል ፈለይሰ ለሁ አየምሲሁ ከዛም በኋላ ልጁን የኔ አይደለም ማለት አይችልም፣ ውድቅ ማድረግ አይችልም። طرفة عين ን ካመነ በኋላ በቃ ይሱ ነው እሱ እንጂ መካድ የለበትም። እንደዚህ አይነት ነገር እንዳይፈጠር ነው ነብዩ عليه الصلاة والسلام ብዙ ሰዎች በተለያየ ነገር የሆነ ነገር ጥፋት ያጠፉና ምን ያደርጋሉ? አላውቅም አናውቅም ይፈጠራል እኮ ያለ ይኖራል አይደል? አለ በጣም ይኖራል አለ። ልጆቻቸውን የሚክዱ ማለት ነው። ከየት እንዳመጣቸው አላውቅም ምን ያላውቀውም የሚል ይኖራል። በተለያየ በጥርጣሬ ሊሆን ይችላል። ከተጠራጠረ ሰውየው ሚስቱን የሚጠራጠራት ከሆነ ዳዕ ማ የሪቡከ ኢላ ማ ላ የሪቡክ ምንድነው ማድረግ ያለበት? መፍታት ብቻ ነው። አገሪባህ ነው ያሉት ነብዩ አለይሂ ሰላቱ ወሰላም። በእንደዚህ አይነት ጥርጣሬ ካለ መፍታት أخرجه البيهقي وهو حسن موقوف الله أكبر إنا لله ወላሂ ላይእሙሩል ኢስላሙ ቢሃዘ ዙልም ህፃናን ፊት ለፊታቸው ያገኛቸው አንዳንድ በኮኩም አይ <laughs> የሚሉ አሉ። እንትን የዲቃላ ልጅ ራሱ ጀነት አይገባም የሚል أثر አለ አለ لا يدخل الجنة ولد زنى። የዝሙት ልጅ ጀነት አይገባም፣ ልጁም የልጁም ልጅ አይገባም የሚል ዘገባ ይህ አደጋ ሀርድ አለ ጥቅሱ ولكن مقبول አይሆንም مقبول አይደለም። ለምን ولا تزر وازرة وزر أخرى። እናትና አባት ዝሙት ሰሩ። አይሻ የዘገበችዋለ ብለዋል። እናትና አባት ዝሙት ሰሩ። ይሄ ልጅ ምን ያውቃል? በእነሱ ወንጀል ለምን የአንድትን ወንጃይ ነፍስ ወንጀል ሌላ ንጹህ የሆነች ወንጃይ ወይንም ወንጀለኛ ነፍስ የሌላ ወንጀል መሸከም አትችልም፣ የለባትም። አንድ ሰው የሌላውን ዕዳ አይሸከምም። ወላ ተዚሩ ዋዚረቱን ወዝረ ኡኽራ ወላ ተሕሚሉ ነፍሱን ወዝረ ነፍሲን ኡኽራ ማለት ነው። የሌላን ነፍስ ወንጀል አትሸከም ማለት ነው። ምን አደረገ? ምን አጠፋ? አይ ፉቃዎች የሆነ ያስተላልፉታል። የዝሙት ልጅ ከሆነ ራሱ ኢማም ሆኖ መስገድ አይችልም፣ ምን መስገድ አይችልም። በጣም ብዙ ነገር አለበት። አይወርስም፣ አይወርስም። ራሱ የሻፍዒ መዝሀብ በዝሙት የወለዳትን ልጅ መልሶ ማግባት ይችላል። ልጁ አይደለችምና እስከ ማለት ደረጃ የተደረሰበት አገላለጽ አለ። አገላለጹም ትንሽ ይዘገንናል ይሉታል ይላሉ። አጅነብይ ትሆንበታለች ነው ገባችሁ? ለአባት ማለት ነው። ለእናትማ ከራሷ ማህፀን የሚወጣል ለምሳሌ የሰውዳ ቢንት ዘመአ ወንድም እንትን ዘመአ የሚባለው አባቷ ነው። የአባቷን ባሪያ የሆነ ሰው ግንኙነት አደረጋትና ባሪያውን ተወለደ ልጅ ልጅ ተወለደ። አብደላህ ብን ዘምዓ የሰውዳ ወንድም ተከራከረ። ይሄ አባቴ የአባቴ ባሪያ ነው፣ የአባቴ የባሪያ ልጅ ነው፣ ወንድሜ ነው አላቸው ነብዩን አለይሂ ሰላቱ ወሰላም። ከዛኛው ጫፍ ደግሞ ሌላው መጣና አይ እኔ ወንድሜ አደራ ብሎኛል ልጄ እንትና የዘምዓ ባሪያ ግንኙነት አድርጋት በዝሙት አርግዛለች፣ ከኔ ነው ያረገዘችው፣ ልጄ ነው አሳድግልኝ ብሎኛል፣ የአባቴ ልጅ ነው። ሁለቱ ተከራከሩ። ያንኛው የወንድሜ ልጅ ነው በዝሙት ይሄንኛው ደግሞ የአባቴ ልጅ ነው ምክንያቱም ባሪያ የአባቴ ስለሆነ ነብዩ መጨረሻ ላይ ለማን ፈረዱ አይ አልወለዱ ለልፍራሽ ልጅ የምትሰጠው ለባለ ፍራሹ ባለ ከሆነ ለባለ ሆኖ የሚገባው ምንም እንኳን ቢታወቅም ለዚህኛው ነው የሚሆነው ልጅ ለባለ ሚስት ማለት ነው ለባለ ባሪያው ነው ለማን ተፈረደ ለዘማ ለዘማዓ ተፈረደና ወንድ ልጅ ነው ሲያዩት ነብዩ አለይሂ ሰላቱ ወሰለም መልኩ ዝሙት የሰራውን ሰውዬ መልክ ይመስላል ይሄ ነገር ልጁ የአብደላ የዘምዓ ልጅ ነው። ሰውዳ ወንድምሽ ነው። የአብደላ ብን ዘምዓ የሰውዳ ብንት ዘምዓ የነብዩ ሚስት ናት ሰውዳ። ይሄ ልጅ የአባትሽ ልጅ ስለሆነ ምንድነው ወንድምሽ ነው አሉና ግን ደግሞ መልኩን ስናየው የዛንኛው ደቀለ ወይንም ደግሞ ዝሙት ሰራ የሚባለውን ሰውዬ ይመስላል አሉና ነብዩ አለይሂ ሰላቱ ወሰለም ሹባሃ ስላለ እንዲህ አይነት መልእክት አስተላለፉ ታህተጂ ቢሃ ሰውዳ ወንድምሽ ነው ብዬሻለሁ ሁክሙ ወላኪን ትንሽ የሆነ ሹብሃ ስላለ ሂጃብ ልበሽ ኒቃብ ልበሽ አለ። ወንድሟ ፊት ማለት ነው። ሹብሃ ስላለ ያንኛውን ሰውዬ ስለመሰለ አይሻ ምን ትላለች? ሰውዳ ያንን ወንድሟን አይተው አታውቅም። እድሜ ልኳን ተያይተው አያውቁም፣ አይቷትም አያውቅም። ምና ሂጃብ ለበሰች ኒቃብ ሹብሃው ማለት ነው። ልጁ ለማን የሚፈረደው? ለፍራሽ ባለቤት ነው የሚሰጠው። ለፍራሹ ባለቤት እኮ ማለት ለባለሚታሁ ማለት ነው። አንድ ሴት ዝሙት ፈታ ብታረግዝና ብትወልድ ልጁ የማን ነው? ዝሙት የሰራው ሰውዬ ሳይሆን የባለ ኒካሁ ነው የሚሆነው። أخرجه أبو داود والنسائي وابن ماجه صح وعن ابي هريره رضي الله تعالى عنه ان رجلا قال يا رسول الله يا رسول الله አላቸው ان امرأتي ሚስቴ አለ በጣም ተጠራጥሮ ነው አልወለዱ ሊልፊራሽ ወሊልአሂር الحجر እንደዛ ነው አይደል የሚለው ሐዲሱ ነብዩ አለይሂ ሰላቱ ወሰላም ልጁ ለባለ ትዳሩ አካል ለባለ ኒካሁ ሲሆን ለዝሙተኛ ድንጋ ነው የሚገባው፣ ድንጋ መጉደት አለበት አሉ። ወይም በድንጋይ ይቀጠቀጣል፣ ይመታል ማለት ነው። ለሱ አይሆንም፣ ለዝሙተኛው አይገባውም። ከባለኒካህ ከወለደ በባለ ሆኖ ነው የሚሆነው ማለት ነው። ግን እዛ ውስጥ ምን አይነት ሹብሃ እንዳለ አስቡት። ነብዩም ያንን ፍርድ ሲፈርዱ መልኩን ሲያዩት ያንኛው ዝሙት የሰራውን ይመስላል። ደግሞ የተወለደው በዚህኛው ፍራሽ ላይ ነው። ለማን ይፈረድ? ለባለል ፍራሹ ልጁን አደረጉና ግን እህቶቹን ምን እንዳደርጉ አደረጓቸው? ሂጃብ ልበሱ አለው ይሄ ልጅ እዛኛው ሊሆን ይችላል። ግን ሸሪዓው ስለሆነ ብቻ ነው የምትፈርደው። ቅድም እኮ እንደተባለው ነው ለውላ ኪታብ ለውላ ለውላ ኪታቡላሂ በይኒ ወበይነሃ የአላህ ቁርአን እኔና እዚች ሴት መካከል ብይን ሰጠ እንጂ ለካነሌ ቢሃ እኔ እዚች ሴት ላይ የሆነ ነገር ነበረኝ አሉ። ዘሩን በመመልከት ማለት ነው አቋሙ እና ደግሞ ሁልጊዜ ዘርን መመልከት ወይንም ደግሞ ከየት መጣ ማለት ጥርጣሬ ውስጥ መክተት የለበትም። አንድ ሰው የሆነን ሰው መሰረተ ብሎ የከሌ ነው ማለት እኔ ነገር ተሰርቋል አይባልም። እኔ ይሄን ሐዲስ وعن أبي هريرة رضي الله تعالى أن رجلا قال አንድ ሰው እንዳለ يا رسول الله አላህ መላእክተኛ ሆይ አላቸው إن امرأتي ሚስቴ ولدت ወለደች غلاما أسود ጥቁር ሰው ወለደች። ሚስቴ ቀይ፣ እኔ ቀይ፣ ሁለታችን ጥቁር ወለደች አላቸው። መጣን በጣም ድንግጦ ነው قال هل لك من إبل አሉ ነብዩ عليه الصلاة والسلام ይህን ጥያቄውን ተውና ሌላ ነገር ውስጥ ሌላ ጥያቄ ጥያቄውን በጥያቄ ምን አሉት አለከ ሚን ኢብን ግመል አለ አሉ قال نعم። አዎ ግመሎች አሉ አለ قال فما ألوانها ግመሎቹ ምን ይመሳስላሉ color ኣቸው ምንድን ነው አሉ قال حمر ቀያይ ናቸው አለ ቃል አልፊሃ ሚን አውረቅ የሆነ ዳልቻ እርግብ የሚመስል ነገር የለም አሉት። أورق ማለት ዳልቻ ጥቁርም ያልሆነ ነጭም ያልሆነ እዝ መካከል ላይ ሐማ ሐማ ማለት እርግብ ማለት ነው። حمامة ዎች ምን ይባላሉ? ورقاء ይባላሉ። የ حمام color ማለት ነው። ورقاء ይባላል። ورقاء ማለት ዳለቻ መልክ እርግብ መልክ ማለት እርግብ መልክ ሀልፊያ ግመሎች ውስጥ من أورق የሆነ እርግብ color ወይንም ደግሞ ዳለቻ color ግመል የለም ማለት ቃለና አለ አላቸው قال فأنى ذلك ግመሎች ቀያይ ከሆኑ ይህ እርግብ የሚመስል color ከየት መጣ አሉት ቃለ ለዐለሁ ነዘዐው ዕርቅ አይ ከዘር ከአያቶቹ ከቅማያቱ መጥቶ ሊሆን ይችላል አላቸው ቃለ ለዐለ ብነት ልጅህም ሊሆን ይችላል هذا نزعه عرق አጋጣሚ አያቶቹ ወይንም ዝላቶቹ ላይ ወጥቶ ምን ሊኖር ይችላል ጥቁር ሊኖር ይችላል እንደዛ መጥቶ ሊሆን ይችላል። ጥርጣሬ ውስጥ አትግባ አሉት ነብዩ አለይሂ ሰላቱ ወሰላም ነዛ ወር ፈለዓለ ብነከ ሀዛ ይህም ልጅ የተጠራጠርከው ልጅ ነዛአሁ አምጥቶት ይሆናል። እርቁን ዘር ከዘር ጋር ተያይዞ መጥቶ ሊሆን ይችላል። እርቅ ማለት ምን ማለት ነው? ስር ማለት ነው። ስር ከስሩ ጥቁር ሊኖር ይችላል አሉት። ከስር መሰረቱ ቤተሰቦች ተግባባን። እንደዚህ አይነት አለ። በአጋጣሚ አንድ ሰው ቤተሰብ ውስጥ እናቱንም አባቱንም ካልመሰለ ተሰርቋል ብሎ ኡኡ ያዙ ልቀቁኝ አይባልም ማለት ነው። አለሁ መጀመሪያ ላይ ግን አንድ የተናገሩት ነገር አለ። አመሳስለውታል። ራሱን ሰውየውን የሚመስል ተወለደ። ያ ተጠራጥሯል ተጠርጥሯልና ነው ሸሪክ የሚባለው ጋር ነው ያየኋት ብሎ ተናግሯል። በቃ ሰውየው ሸሪክን መስሎ ተወለደ። ይሄ በቃ የሆነ ነገር አለ ማለት ነው። መጀመሪያም ትከታተል ላይ ነብዩ አለይሂ ሰላቱ ወሰላም እኔና እሷ መካከል ቁርአን ባይተርገም ኖሮ እኔና እሷ መካከል የሆነ ነገር ይኖረን ነበር ብለው ተናግረዋል አይደል? እንደዛ ይሄት ሊሆን አይችልም ወይ እንዳትሉ። ይሄ የተጠረጠረ ሰው የለም። ከሌ ጋር እጠራጠራታለሁ አላለም ሰውዬው። ዝም ብሎ የተለያየ color ተወለደልኝ ብሎ ነው ሰውዬው ጥርጣሬ ውስጥ የገባው። ሹብሃውን አስለቀቁለት። ግልጽ ነው አይደል? አልገባችሁም? ሐዲሱ متفق ነው። ወፊ ሪዋያትን ሊሙስሊም ወሆ ዩዓርዱ ሰውየው تعريض እያደረገ ነው። ዳር ዳር እያለ ነው። تعريض እያደረገ ነው። تعريض ማለት ምን ማለት ነው? ቅኔ አባባል ነው ወይንም ደግሞ ቅኔ በማስመሰል ዳር ዳር እያለ ነው። ተዕሪድ እያደረገ ነው። ዳር ዳሩን የሆነ ዳር ዳር እያለ ዝሙት ሰርታለች አላለም። ያማ ቀብስ ይሆንበታል። ወይ ደግሞ ምስክር አምጣ ይባላል። ምስክር ከሌለው ደግሞ ቀብስ ይባላል። ቀብስ ማለት በዝሙት ሰው መስገብ ያስገርከዋል። ታሪፍ ነው ያደረገው። ነው ለአላህ ጥቁር ተወለደ ምንድነው ያ ረሱላህ ጥርጣሬውን ውስጥ ያለውን ሹባህ ነው እንጂ የተናገረው ሰርተዋለች አድርገዋለች አላለም። ያማ ከሆነ ተላዑን መረጋገም ውስጥ ያስገቧቸው ነበር ነብዩ አለይሂ ሰላቱ ወሰላም። ወሆ ይዓርዱ ዳር ዳር እያለ ነው ማስተማት ነው ማምን ነገር ነው። ታሪፍ ማለት ይሽሩ እያመላከተ ነው ማመላከቱ ነው። ቢአየም ሲው ልጁን ውድቅ ሊያደርግና የኔ አይደለም ለማለት ዳር ዳር እያለ ነው ሰውየው ወቃለ ፊ አኺሪ መጨረሻ ላይ ወለም ይረክስ ነው አላግራሩለትም አልፈቀዱለትም ፊልንቲፋኢነ ልጁ የኔ አይደለም ለማለት ከውስጡ የነበረውን ተነሳሽነት ነብዩ አልፈቀዱለትም አአ አሉ በዚህኛው ገደቡበት ገደቡበት ማለት ነው ነብዩ አለይሂ ሰላቱ ወሰለም ልጁ የኔ አይደለም እንዳይል በቃ ዘር ስቦት ሊሆን ይችላል ብለው ገበሬ ስለሆነ ግመል እረኛ ስለሆነ በምን መለሱለት ግመል ጋር አያይዘው ለገበሬ በግብርናው በሚመልክ በሚገባው ለተማሪ በትምህርቱ በሚገባው መንገድ ይህ አይነት ራሱ አንድ የአስተምሮት ዘዴ ነው ማለት ነው። በግመሉ ተገቡበት። ለተማሪ ደግሞ አንድ ነገር አልገባ ካለ example በትምህርት ቤት ውስጥ የሚደረጉ ወይንም ደግሞ በትምህርት አሰጣጥም ሊሆን ይችላል በሆነ ነገር example ሲነግሯቸው ለተማሪ በተማሪ ለነጋዴዎች በንግድ ዓለም ላይ ያለን ነገር መስለን መናገር ማለት ነው። ስናስተምር ቶሎ እንዲገባቸውና ቶሎ እንዲ ግልጽ ነው። የትኛው የመጀመሪያ የመጀመሪያ ሀድ የሰውዳ ወንድም እንትን ያሉት ሂጃብ የለበሰች ሹባሃ ስላለ ነው። ሹብሃ ቡኻሪ የሚዘግቡት ስጋቢ ሹብሃ ይዘግቡታል። ሹብሃ ስለሆነ ነው። ለምን ዘመአ የሚባለው የሰውዳ አባቷ ስሜ በትክክል ዘመአ የሚባለው የሰውዳ አባት ነው። የነብዩ ሚስት ሰውዳ ቢንቱ ዘምአ የምትባለው ማለት ነው። ታላቋ ሰውዳ ኡሙል ሙእሚኒን ዘምአ ይባላል አባቷ። ባሪያ ነበረው። በዚች ባሪያ የሆነ ሰው ዝሙት ሰራባት። የእሱ ወንድም አለ ዝሙት ሰሪ ሞተ። ምን ይለዋል? ዝሙት የሰራው በዘመአ ባሪያ ዝሙት ሰርቼ የዘመአ ባሪያ እርጉዝ ስለሆነች ሲወለድ ልጁ የኔ ነው አሳድግ ብሎ አደራ ሰውዳ ደግሞ ሌላ ወንድም አላት አብደላህ ብኑ ዘመአ የሚባል አብደላህ ብኑ ዘመአ መጣና እዚህ ሰውዬ ጋር ይቺ አባቴ ባሪያ ናት፣ አርግዛለች። አባቴ ፍራሽ ላይ ስለሆነ የተረገዘው የአባቴ ልጅ ነው የሚሆነው እኔ ነኝ የምወስደው አለ። አብደላ እብን ዘማ የጀማዓ ባሪያ አባቴ ባሪያ ስለሆነች ያረገዘችው አባቴ ባሪያ ናት። ቢወለድም የአባቴ ባሪያ ልጅ ናት። ስለዚህ ይሄን ወንድም ነው የሚሆነው አለ። የአባቴ ልጅ ነው። ያንኛው ደግሞ የወንድሜ ልጅ ነው። ይሄንኛው አይ አይደለም የአባቴ ልጅ የአባቴ ነው። ሁለቱ ተካሰሱ። ነብዩ ጋር ነብዩ ለማን ፈረዱ? አልወለዱ ሊልፊራስ አሉ። ልጁ የሚሰጥ የሚሰጠው ለፊራሱ ባለቤት ነው ማለት ለሴቲቱ ኃላፊ ማለት ነው። ለማን ሊሰጥ ነው ማለት ነው? ለዘማአ ሊሰጥ ነው። አብደላህ እብኑ ዘማአ ወንድሜ ብሎ ወሰደ። ወንድሜ ብሎ ሲያመጣ ነብዩ አለይሂ ሰላቱ ወሰለም አልወለዱ ልልፊራሽ ወሊልአሂር ልሐጀሩ አሉ። ልጁ ለባለፊራሹ ይገባል፣ ለዝሙተኛው ድንጋ ነው የሚገባው አሉ። ሌላ ትዳር ካለውና ዝሙት የሰራ ከሆነ ይቀጠቀጣል በድንጋይ ማለት ነው። ያ የተለያየ ትርጉም አለ እና ለዘማአ ለአብደላህ ብኑ ዘማአ ሲፈርዱለት ይሄ ልጅ የማን ወንድም ሊሆን ነው ይሄ የተፈረደው የሰውዳ ወንድም ነው ማለት ነው። የአብደላ ብን ዘምዓ ወንድም ነው ማለት የሰውዳ ቢንት ዘምዓ ወንድም ነው ማለት ነው። አዩትና ነብዩ አለይሂ ሰላቱ ወሰለም መልኩ ይሄ ልጅ በክርክር የመጣው ልጅ ተከራክረው ያመጡት ልጅ የሰውዳ ቢንት ዘምዓ ወንድም ነው፣ የሚስታቸው ወንድም ሊሆን ነው። በዚህ በሸሪዓው ተከራክረው ያመጡት ልጅ ሲያዩት መልኩ ዝሙት የሰራውን ሰውዬ ይመስላል። ተጠራጠሩ። ግን ሸሪዓው ፍርድ ፍርድ ስለሆነ ምን አደረጉ? ልጁ ያንቺ ወንድም ነው ወላኪን የሆነ ነገር ሹባህ ስላለ እዛኛው ልጅ ሊሆን ስለሚችል ምን አድርግ ያሏት ግን ታስተጅቢ አለ ወንድምሽ ነው በወንድምነት ወላኪን ታስተጅቢ አለ ምን አድርግ ይቃር ተጠቀሚ ራስሽን ጠብቂ በቃ ተይዋል ይህ አለ ሰላቱ ሰላም ይሄ ከሹባህ ነጻ ለመውጣት ማለት ነው እንደዛ አድርጓል ወንድሟ ሆኖ ሂጃብ ለብሳለች ምክንያቱም በጥርጣሬ ላይ ስላለ ሹባህ ስላለ ማለት ነው ተባባ mm ባሪያው ማለት ነው። በቤት አቀባቢት ነበር አሰዳሪዎቹ ሀጅር ይሆኑ አያ ተግባባን እስከዚህ ድረስ